ዛሬ ኢንሻአላህ ባቡ ባብ ዘጠነኛው ባብ ጋር ደርሰናል ዘጠነኛው ጋር ዘጠነኛው ባብ ጋር ደርሰናል ባቡ ማጃአ ጃአ ፊ ዘብሕ ሊገይሪላህ ባብ ማለት ያው ከዚህ በፊት ተነጋግረናል ማጃአ የመጣ ፊ ዘብሒ በማረድ ላይ ሊገይሪላህ ከአላህ ውጭ ይሄ ኪታብ ከዚህ በፊት እንዳልኳችሁ መጀመሪያ ላይ የተውሂድ መግቢያን ጠቅልሎ ነገረን ከዛ በኋላ ግን ከዛ በኋላ ግን የእያንዳንዱ ባባ አድርጎ የተለያየ አይነት የተውሂድ ክፍሎችን ያስተምረናል እና የሽርክ ያስተምረናል። ያው ሽርክ መማር ማለት ተውሂድ መማር ነው። ለምን ከሽርክ ራሳችን በጠበቅን ቁጥር ተውሂዳችን እየተረጋገጠ ይመጣል ማለት ነው። እዚህ እያንዳንዱ ባብ ውስጥ ምን እያደረገን የሚመጣው የተለያየ ርዕሶችን እያነሳ ነው አይደለ? ከዚህ በፊት ምን ምን አወራል? ቀለበት እንትኖች አንገት ላይ እጅ ላይ የሚንጠለጠሉ ነገሮችን አወራን የሚነበቡ የሚቀሩ ነገሮች እንደ መድኃኒት ምን አይነት ናቸው እሱን ተባባልን ተነጋገርን እነዚህ የመሳሰሉ እየቀጠለ ነው አሁን ደግሞ ስለምን መጣ ስለ እርድ ማረድ ማለት ነው ባቡ ማጃ የመጣ የመጣ ሲባል ምንድነው ብልተባለናል ከኪታብና ከቁርአን ማለት ምን ማለት ነው ይሄ ስለ እርድ ከአላህ ውጭ ዋነው ነው አዘብሑ ምንድን ይሄ ዘብሑ ማረድ ሊገይሪላሂ ከአላህ ውጭ ከአላህ ውጭ ስለ ማረድ ቁርአንና ሐዲስ ውስጥ ቁርአንና ሐዲስ ውስጥ ምን ይላል ይላል ገባችሁ ስለ ከአላህ ውጭ ስለ ማረድ ማለት ነው አላህ ውጭ ስለ ማረድ ቁርአን ውስጥ ለምሳሌ ለጂኒ ለዛፍ ለቆሌ ለምን ይሁን ይሁን ለነሱ ማረድ ቁርአንና ሐዲስ ምን ይላል ነው የሚለው እሺ ጥያቄ ነው ቪዲዮ ይሰራል ነው አዎ ጽሁፉ ይታያችኋል ቪዲዮ ያው ጽሁፉ ነው የምታዩት እሺ وقول الله تعالى يا الله نذكر نو وقول الله تعالى يا الله نذكر نو قل إلى بل قل مالت منه بل مالت منه قل بل إن الصلاة صلاتكو إن الصلاة صلاتكو ونسوكي اردم ونسوكي اردم ወመሕያየ መኖሬም ወመሕያየ መኖሬም ወይ ደግሞ ህይወቴም ወመማቲ መሞቴም ወመማቲ መሞቴም ሊላሂ ለአላህ ነው ረቢል ዓለሚነ የዓለማት ጌታ ለሆነው ረቢል ዓለሚነ የዓለማት ጌታ ለሆነው ስለዚህ ምን ይላል እዚህ ጋር ቁል በል ይላቸዋል ለሁላችንም ነው ለነቢያችን ስለ ላ ስለም ለሁላችንም ነው ማለት ነው እነ ሶላቲ ሶላቴ እኮ ወኑሱኪ እርድህም ማረድ ማለት ነው ይሄ ወመሕያዬ መኖሬም ህይወቴም ወመማቲ መሞቴም ሊላሂ ለአላህ ነው ረቢል ዓለሚነ የዓለማት ጌታ ለሆነው ለሱ ብቻ ነው እሺ ላ ለሁ ለሱ ምንም ጓደኛ የለውም ላ ለሁ ለሱ ምንም አይነት ጓደኛ የለውም ወቢዛሊከ በዚህም ላይ አምሳያም ያው ላሸሪከ ለሁ ሲል ጓደኛም አምሳያም የለውም ብጤም የለውም ማለት ነው ወቢዛሊከ በዚህም ላይ ወቢዛሊከ በዚህም ላይ ኡሚርቱ ታዝዣለሁ ወቢዛሊከ በዚህም ላይ ኡሚርቱ ታዝዣለሁ ወአነ እኔ አወሉል ሙስሊሚን የመጀመሪያ ሙስሊም ነኝ ይላል ወአነ እኔ አወሉል ሙስሊሚነ የመጀመሪያ ሙስሊም ነኝ ይላል ነቢያት ሁልጊዜ ሲመጡ ያው ከዚህ በፊት እንደተነጋገርነው ያው የመጀመሪያ ሙስሊም ነኝ ነኝ ይላሉ ማለት ነው እሺ ይሄ አያት ያው ቀጥታ እንደሚታዩት ከባቡ ጋር የተገናኘ ነው ማለት ነው ስለዚህ ይሄኛው ኢነ ሶላቲ ወኑሱኪ የሚለው ሶላቴና እርዴ የሚለው ተውሂዱል ልዕባዳት አይደለም ተውሂዱ ልዕባዳት ወይ ደግሞ ተውሂዱ ኡሉህያ የአላህ ብቻ እንደሆነ ያስረዳል አያችሁ ሶላት ምሰግደው ምንለውም ምለምነውም ደግሞ ንሱኪ ማርደውም እንትን ምለውም ለማን ነው ለአላህ ብቻ ነው ስለዚህ ይሄ አምልኮን ለአላህ ብቻ እንደሆነ ያስረዳናል በሌላ ቋንቋ ተውሂድ አልኡሉሂያ ወይ ደግሞ ተውሂድ አልዒባዳት የሚባለውን የተውሂድ ክፍል ያረጋግጣል ወመህያ ወመማት የሚለው ደግሞ መኖሬም መሞቴም ለአላህ ብቻ ነው የሚለው ደግሞ ምንን ያረጋግጣል ተውሂድ አልሩቡብያ ተውሂድ አልሩቡብያ ማለት ፈጣሪ ሲሳይ ሰጪ ከውንን ሁሉ የሚቆጣጠረው ፈጣሪ ይህ ሁሉ ማን አንድ አላህ ብቻ ነው ብሎ ማመን ማለት ነው እንደምታውቀው ሶስት የተውሂድ ክፍሎች አሉ ስለዚህ እዚህ ጫፍ ላይ ሁለቱን የተውሂድ ክፍሎችን ያረጋግጥልናል ላ ሸሪከ ለሁ ምንም ጓደኛ የለውም አላህ በተውሂድ ሩቡብያውም ጓደኛ የለውም በተውሂድ ልዕባዳትም ጓደኛ የለውም በተውሂድ አልአስማ ወሲፋትም አምሳያም ጓደኛ የለውም ማለት በሶስቱም እሺ ወደ ቀጣይ ስንሄድ ወቀውሉሁ የአላህ ንግግር ነው ፈሰሊ ስገድ ፈሰሊ ስገድ ሊረቢከ ለጌታም ስገድ ወንሐር እረድ ይላል ፈሰሊ ስገድ ሊረቢከ ለጌታም ለጌታ ስገድ ወንሐር እረድ ይላል ስለዚህ ከሁለቱ የቁርአን አንቀጾች ምን እንረዳለን አምሉ እርድ የመጀመሪያውን ቁርአን አንቀጽ ምን አለና እርድ ለማን ብቻ ነው ለአላህ ነው አለ ላ ሸሪከ ለሁ ይላል ከዛ በኋላ አይደለ ምንም ጓደኛ የለም ስለዚህ እርድ ለአላህ ብቻ ነው የሚገባው ሁለተኛው የቁርአን አያት ላይ ደግሞ እረድ ያላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ለጌታ እረድ አላቸው ስለዚህ ለጌታ እረድ ተብለው ከታዘዙ እርድ ምን እንደሆነ ማለት ነው ኢባዳ ነው ደግሞ ስለዚህ ለጌታ ከታዘዝን ኢባዳ ነው ማለት ነው ስለዚህ ኢባዳን ደግሞ ወደ ሌላ ለሌላ ፍጡር መስጠት ሽርክ ነው አይቻልም ማለት ነው አንድ ተግባር ኢባዳ መሆኑን ከተረጋገጠ ከቁርአን ከሐዲስ አምጥታችሁ ኢባዳ መሆኑን ካረጋገጣችሁ ለፍጡር ለሌላ ነገር መስጠት ምንድነው አይቻልም ሽርክ ይሆናል ማለት ነው እሺ <clears throat> وعن ቀጣዩ ደግሞ ሐዲሶች ናቸው عن علي بن ابي طالب رضي الله عنه علي بن ابي طالب الله መልካም ስራውን ይበድለትና እንደዘገበው ሐዲስ ያው ሐዲስ የሚዘግቡት ከዚህ በፊት እንደነገርኳችሁ በብዛት ሐዲስ የዘገበው አቡ ሁረይራ ረዲየላሁ ዐንሁ ነው ወደ አምስት ሺህ ከዛ በላይ ብዙ ሀዲሶችን ዘግቧል ከአምስት ሺህ በላይ አምስት ሺህ ከአምስት በአጠቃላይ ከአምስት ሺህ ሀዲስ በላይ ዘግቧል ከዛ አብደላህ እብን ዑመር አለ አብደላህ ብን ዑመር ብዙ ሀዲሶችን ዘግቧል ሁለት ሺህ ምናምን የዘገበው ከዛ አነስ ብን ማሊክ አለ አነስ ብን ማሊክም ልክ እንደዛ ሁለት ሺህ ምናምን ሀዲስ ዘግቧል ከዛ አይሻ ረዲየላሁ አንሃ አለች እሷም 2100 ምናምን የዘገበችው አይዋ ናም 5374 ተጠራጥሬ ነበረ ዝም ያልኩት ትክክል አቡ ሁረይራ ረዲየላሁ አንሁ 5374 ሐዲስ ነው የዘገበው ከዛ አብዱላህ ብን ዑመር አለ 2600 ምናምን ነው ከዛ አነስ ብን ማሊክ 2100 ምናምን ከዛ አይሻ ረዲየላሁ አንሃ 2100 ምናምን ነው እሱም ረስቻለሁ እና እያለ ይቀጥላል ከዛ በኋላ አብዱላህ ብን አባስ አለ እነዚህ በጣም የታወቁ ሐዲስ ዘጋቢዎች ናቸው አብዱላህ ብን አባስ ከዛ አለ እነዚህ አምስት ሆኑ ማለት ነው ሰባት ናቸው በጣም ሐዲስ በመዘገብ የሚታወቁት አምስቱ እነዚህ ናቸው ከዛ ጃቢር ብን አብዱላህ አለ እሱም ከአንድ ሺህ በላይ ነው የዘገበው ከዛ ሰባተኛ አቢ ወቃስ ነው አዎ أنا أبي وقاص لم يبالو سعيد بن أبي وقاص لم يسأل أو سعيد بن أبي وقاص لم يسأل السم بتأم حديث النزي سباتو بتأم سعيد الخدري عفوا تلك سعيد الخدري لم يسأل أبو سعيد الخدري أبو سعيد الخدري لو سبات النعي إن النزي بتأم كولم سحوج ببلت سباتو بتأم متوقنا حديث بغنزة جمع رتم إيشي أنا ازي علي نو علي بن ابي طالب رضي الله عنه الله ملك امسر لتن علي ابينا ابي طالب بزرق حدث من الان قال حدثني رسول الله صلى الله عليه وسلم نبياتين صلى الله عليه وسلم نقروا نيانا يعني باربع كلمات ارات نبقروش بارات نبقروش آه، نبياتين صلى الله عليه وسلم نقروا نيانا يعني. لعن الله الله أهون نبياتين صلى الله عليه وسلم ارات نبقروش لعلي يستمروا تعالى من دمناتون نزل نبقروش ላዓነ አላሁ አላህ ረግሞታል ወይ ደግሞ ከእዝነቱ አርቆታል መን ዘበሐ ያረደን ቢገይሪላሂ ከአላህ ውጭ ከአላህ ውጭ ለሆነ ነገር ያረደ አላህ ከእዝነቱ አርቆታል ወይ ደግሞ አላህ ረግሞታል لعن الله اللهንም ከዝነቱ አርቆታል من لعن የረገመን والديه ወላጆችን ወላጆችን የረገመ ሰው አላህ ከዝነቱ አርቆታል لعن الله አሁንም አላህ ከዝነቱ አርቆታል من آوى محدثا አዲስ ነገር ፈጣሪን ሰው ያስጠጋ ፈጣሪ አዲስ የሚፈጥር ነገርን ያስጠጋ የሚፈጥር ሰው ቢድዓን የሚሰራ ማለት ነው ቢድዓን የሚሰራ ሰው ያስጠጋ አላህ ረግሞታል ይላል ከዛ ደግሞ ለዓን አላሁ አሁንም አላህ ከእዝነቱ አርቆታል ምን ገየረ የቀየረ መናር አልአርዲ መናር አልአርዲ ማለት እዚህ ጋር የምድር ገጽ የምድርን ገጽታ የቀየረ አላህ ረግሞታል። የምድርን ገጽታ ማለት ለምሳሌ መሬት ይኖረዋል፣ እርሻ ሊሆን ይችላል። መካከላቸው ላይ መደብ ይኖራል፣ መወሰኛ መለያያ ማለት ነው። ያንን እየፈረሱ የሰው ምድር መስረቅ ማለት ነው። ወይ ደግሞ ቤትም ሊሆን ይችላል። ከቤቱ እያዞሩ የሰው መሬት መስረቅ የፈገፈጉ ወይ አጥር እያፈረሱ እንደዚህ የሚያደርግ አላህ ረግሞታል ይላል። <clears throat> ስለዚህ ነብያችን አሊ ብን አቡ ጣሊብ እዛ ሐዲስ ላይ እንደተናገረው ነቢያችን ሰለላሁ ዐለይሂ ወሰለም አራት ትልልቅ ነገሮችን አስተምሮታል። የመጀመሪያው ምንድነው? ለዐነ አላሁ መን ዘበሐ ሊገይሪላህ ከአላህ ውጭ ለሌላ ነገር ያረደ አላህ ረግሞታል ወይ ከእዝነቱ አርቆታል ነው። ለዚህ ባብም የተፈለገበት ይሄ ነው ማለት ነው የመጀመሪያው። ስለዚህ ከአላህ ውጭ ያረደ ሰው አላህ ረግሞታል ማለት ነው። ወደ ቀጣዩ ሐዲስ ስንሄድ وعن طارق بن شهاب طارق بن شهاب بزقوا حديث أن رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم نالوا قال قالوا ساتم نالوا دخل الجنة جنة قبا دخل الجنة جنة قبا رجل عند سوية مالنا رجل የሆነ ሰውዬ ፊ ذباب በዝንብ አንድ ሰው በዝንብ ምክንያት ምን ገባ ጀነት ገባ ይላል ወደኸለ ናራ እሳት ገባ ረጁልን ሌላ ሰው ደግሞ ፊ ዙባቢን በዝንብ ምክንያት ስለዚህ አንድ ሰው በዝንብ ምክንያት ጀነት ገባ ሌላ ደግሞ ሌላ ሰው ደግሞ በዝንብ ምክንያት ጀሃነም ገባ አንደኛው ጀሃነም አንድ ጀነት ገባ ማለት ነው እሺ ቃሉ አሉ ሶሐቦቹ ነቢያችን صلى الله عليه وسلم ይህንን ሲሉ ሶሐቦቹ ምን አሉ وكيف ذلك يا رسول الله? ይህ እንዴት ይሆናል አንቱ የአላህ መልእክተኛ ሆይ ይህ እንዴት ይሆናል አሏቸው ለነቢያችን ስለ ላሁ ሰለም አለ ሰሓቦቹ ገርሟቸው እንዴት ሰው አንድ በአንድ ዝንብ ጀነትና ጀሃነም እንዴት ሰው ይገባል አሏቸው ለነቢያችን ስለ ላሁ ሰለም ሰሓቦቹ ማለት ነው قال ነቢያችን ስለ ላሁ ሰለም ምን አሉ አለፈ رجلان አለፉ ሰዎች ሁለት ሰዎች ማለት ነው ረጁላኒ ከዚህ በፊት እንደተመስታዩ ረጁል ነበር አይደለም መጨረሻ አሊፍና ኑን ሲጨመርበት ለማን ነው ማለት ነው ለሁለት ነው ማለት ረጁላኒ ሲል ሁለት ወንዶች መራ አለፉ ረጁላኒ ሁለት ወንዶች አለፉ አላ ቀውሚን በህዝቦች ላይ በሁለት በሆኑ ህዝቦች ላይ ሁለት አለፉ ሰዎች ማለት ነው ለሁም አላቸው እነዛ ህዝቦች ማለት ነው ሶነሙን ጣዖት ሶነሙን ጣዖት ላየጁዙሁ አያልፈውም ላየጁዙሁ አያልፈውም ላየጁዙሁ አያልፈውም አሐዱን አንድም ሰው አያልፈውም ሐታ ይቀርበ እስከሚያቀርብ ድረስ ሐታ ይቀርበ እስከሚያቀርብ ድረስ ለሁ ሸይአን አንዳች ነገር እስከሚያቀርብ ድረስ ስለዚህ እነዛ ህዝቦች ጣዖት አላቸው ማንም ሰው ያንን ጣዖት አያልፈውም የሆነ መስዋዕት እስከሚያቀርብ ድረስ መስዋዕት እስካላቀረበ ድረስ ያንን ጣዖት ማንም ሰው አያልፈውም ማለት ነው እና እነዛ ሁለት ወንድ ሰዎች በዛ በእነዚህ ህዝቦች መካከል አለፉ ማለት ነው ፈቃሉ አሉ ሊአሐድህማ ለአንደኛው ማለት ነው ሁለት ናቸው አይደለም ለአንደኛው አሉት ቀሪብ አሉት መስዋዕት አቅርብ አሉት ምን አሉት ቀሪብ መስዋዕት አቅርብ አሉት ቃለ አለ ለይሰ ዒንዲ የለኝም ሸይኡን አንዳችን ምንም ነገር የለኝም ኦቀሪቡ እማቀርበው እማቀርበው ምንም ነገር የለኝም ምንም ነገር አልያዝኩምና መስዋዕት የማቀርበው ነገር የለኝም አላቸው ቃሉ አሉት ቃሉ ለሁ ለሱ አሉት ቃሉ ለሁ ለሱ አሉት ቀሪብ አቅርብ ወለው ባበን አሉት ዝንብም ቢሆን አቅርቡ አሉት አሉት ለሰውየው ማለት ነው ቀሪብ አቅርብ ወለው ባበን ዝንብም እንኳ ቢሆን አቅርብ አሉት ዝንብም ቢሆን አቅርብ ምንም ነገር ከሌለ ዝንብ ለሰው ለዚህ ለጣዖት መስዋዕት አቅርብ አሉት ፈቀረበ ዙባበን ዝንብ አቀረበ መስዋዕትን ለጣዖቱ ምን አቀረበ ዝንብ አቀረበ ፈኸሉ ሰቢለሁ መንገዱን ከፈቱለት ፈኸሉ ሰቢለሁ መንገዱን ከፈቱለት አሳልፉት ማለት ነው ፈደኸለ ናር ያ ሰውዬ እሳት ገባ ለምንድን ነው ያው ትንሽም ነገር ቢሆን ለጣዖት መስዋዕት ስላቀረበ ያው ሽርክ ስለሰራ ከፈረ ጀሃነም ገባ ማለት ነው ወቃሉ አሉ ሊልአኸሪ ለሌላኛው ሰውዬ ደግሞ ምን ሌላኛው ለሚያልፈው ሰውዬ ማለት ነው ቀሪብ አሉት አሁን ደግሞ መስዋዕት አቅርብ አሉትኝ ቀሪብ መስዋዕት አቅርብ አሉትኝ ፈቃለ አለ ማ ኩንቱ እኔ እኮ አይደለሁም ሊኡቀሪበ መስዋዕት የማቀርብ አይደለሁም ሊአሐድን ለአንድም ነገር ሸይአን አንዳች ነገር ምንም ነገር ለማንም ነገር አፎን ምንም ነገር ለማንኛቸውም አይነት ፍጡር አላቀርብም አለ መስዋዕት ማለት ነው ምንም አይነት መስዋዕት ለማንኛቸውም ፍጡር አላቀርብም ዱን አላህ ከአላህ ውጭ ከአላህ ውጭ ላሉ ፍጡራን መስዋዕት አላቀርብም አለ አዘ ወጀል የላቀ ጌታ ማለት ነው ፈበረቡ ዑኑቀሁ አንገቱን መቱትኝ ፈበረቡ መቱት ዑኑቀሁ አንገቱን መቱትኝ فدخل الجنة جنة جبا فضربوا عنقه أو قدلوا ثمانه فضرب عنقه متوا تانقتوا قدلوا فدخل الجنة جنة جبا إلى حديثه حديث يزقبت رواه أحمد ኢማሙ አህመድ ናቸው ሐዲሱን የዘገቡት ማለት ነው እሺ ፊህ መሳይል ይላል እነዚህ ስሞችን የፈለጋችኋቸው ማለት ነው ቅድም የጠቀስናቸውን ከነ ሀዲሳቸው እየፈለጋችሁ ያው አቡ ሁረይራ ረዲየላሁ አንሁ 5374 ሐዲስ ነው አብደላህ ኢብኑ ዑመር ደግሞ 2630 ሐዲስ ነው አነስ ኢብኑ ማሊክ ደግሞ 2286 ሐዲስ ነው የዘገበው አኢሻ ረዲየላሁ አንሃ እሙል ሙእሚኒና 2210 ናት የዘገበችው ያው አነስ ኢብኑ ማሊክ ቅድም የጠቀስኩት የምታውቁት የነቢያችን صلى الله عليه وسلم ን የኸደማቸው ነው አይደል 10 ዓመት ኸድሟቸው ነበረ አይሻ ረዲላሁ አንሃ አይሻ ቢንት አቡበክር ደግሞ የነቢያችን صلى الله عليه وسلم ሚስት የአቡበክር የአቡበክር ስዲቅ ልጅ በሌላ መጠሪያ እንዲያውም صديقة الصديقة بنت صديقة بنت صديق ትባላለች አብዱላህ ከአይሻ ረዲላሁ አንሁ ቀጥሎ አብዱላህ ብን አባስ ነው አብዱላህ ብን አባስ ደግሞ ሺ ስድስት okay። ሺ ስድስት መቶ ስልሳ ነው ሐዲሱን የዘገበው አብዱላህ ብን አባስ የነቢያችን ስለ ሰለም ያጎታቸው ልጅ ነው ጃብር ብን አብድላህ ደግሞ ሺ አምስት መቶ አርባ ሐዲስን የዘገበው አቡ ሰዒድ አልኹድሪ ደግሞ ሰዒድ ብን ማሊክ ይባላል ስሙ ሺ አንድ መቶ ሰባ ሐዲስ ናቸው እነዚህ المكثرون السبعة ይባላሉ እሺ okay። ካሊድ የነገራቸው አልመሰለኝም። ያው ለማንኛውም እሺ ወደ ቀጣዩ ባብ እንሄዳለን ኢንሻአላህ። እሺ ቀጣዩ ባብ አስረኛ ባብ ነው። ባቡን لا يذبح لله بمكان يذبح فيه لغير الله لا باب لا يذبح أي تردم لا يذبح أي تردم لله لا الله أي تردم بمكان ببوتا يذبح فيه يمي ترد بوتا لغير الله كالله كالله وجه للا أوتات በሚታረድበት ቦታ ላይ ለአላህ ማረድ አይፈቀድም አይቻልም። ይሄ ነው ባቡ የሚለው ማለት ነው። ስለዚህ አንዳንድ ባብ አያችሁ ግልጽ ያስቀምጣል አቋሙ። ቅድም አሁን እስካሁን ምንድን ነበረ ሲል የነበረው ማጃአ እያለ አይደለም የመጣ ቁርአንና ሐዲስ ስለዚህ ነገር ምን ይላል ይላል አይደለም። ከዛ ቁርአንና ሐዲስም ያስቀምጣል። የተለያየ አጻጻፍ አለው። እዚህኛው ጋር ግን ቁጭ አረገ ማለት ነው። ዝም ብሎ ምን አለ ላ ዩዝበሑ አይታረድም፣ ሊላህ ለአላህ ማረድ አይፈቀድም። ቢመካን በቦታ ዩዝበሑ ፊሂ ሊገይሪላሂ ከአላህ ውጭ ለሌሎች ነገራት በሚታረድበት ቦታ ላይ ለአላህ ማረድ አይፈቀድም እሺ وقول الله تعالى يا الله نقدر ነው وقول الله تعالى يا الله نقدر ነው لا تقوم አትቁም فيه أبدا እሱ ላይ በፍጹም አትቁም አላቸው ለነብያችን ሰለላሁ ዐለይሂ ወሰለም لا تقوم فيه አበዳ እሱ ላይ በፍጹም ላ ተቁም ማለት አትቁም ማለት ነው ፊህ በሱ ላይ አበዳ በፍጹም በፍጹም እሱ ላይ አትቁም ይላል ለመስ ይሄ አትቁምበት የተባለው መስጂድ ምንድነው መስጂድ ቢራር ይባላል ነቢያችን ሶሐቦች መስጂድ ከሰሩ በኋላ ቴክ መስጂድ ሙናፊቆች አውቀው ፊርቃ ለመፍጠርና ሙስሊሞችን እንትን ለማለት ሌላ መስጂድ ከፍተው ነበር ሰሩ ሙናፊቆች ናቸው ሙናፊቆች ይህንን መስጂድ ከሰሩ በኋላ ለነቢያችን ሰለላሁ ዐለይሂ ወሰለም ምን አላቸው ኑና እኛ መስጊድ ስገዱልን አሏቸው ሙናፊቆቹ ለነቢያ ሰለላሁ ዐለይሂ ወሰለም አሉ ከዛ አላህ ምን አወረደ ላተቁም ፊሂ አበዳ እዛ መስጊድ ሄደ እንዳትሰግድ አላቸው ከለከላቸው ማለት ነው ስለዚህ ለመስጂዱን አለ ለመስጂዱን ኡሲሰ አለ ተቅዋ በፍርሃት የተገነባ መስጂድ እኮ ሚን አወል የውሚን ከመጀመሪያ አንስቶ በፍርሃት የተገነባ መስጂድ እኮ አሐቅ አንተቁመ ተቁመ ፊሂ እዛ ላይ ልትቆም ይገባዋል ይላል። እዛ ላይ ልትቆም ይገባዋል። ከመጀመሪያ አንስቶ በፍራቻ በአላህ ፍራቻ የተገነባ መስጂድ ይላል። ስለዚህ ትክክለኛው ሰሓቦች የገነቡት መስጂድ አለ። እሱ ጋር ስገድ እንጂ እዛኛው ጋር ሂደህ እንዳትሰግድ ይላል ማለት ነው። ይሄ ቁርአን ያዘዛቸው ለነብዩ ሰለላሁ ይሄ ከባቡ ጋር ምን ይገናኛል? ለምንድን ነው የሚገናኘው? አጠቃላይ ሶላት ምንድን አምልኮ ነው አይደለም? ሶላቱ ምንድነው አምልኮ ነው እዛ ትክክለኛ እዚህ በትክክል የተገነባው ሱሐቦች የገነቡት መስጊድ ላይ ስገድ እንጂ እዛ ሙናፊቆች የገነቡት ጋር ሂደ አትስገድ ብሎ ከለከላቸው ለምንድነው ያን ሙናፊቆች ስለሰሩት ልክ እንደዚሁም አጠቃላይ አምልኮ ሶላት ብቻ ሳይሆን አምልኮ በአጠቃላይ ሙሽሪኮች የሚሰሩበት ቦታ ሄዶ መስራት አይወደድም ማለት ነው እርድም ሊሆን ይችላል የተለያዩ ማለት ነው ስለዚህ ይሄ ቁርአን ለእርድ ብቻ ሳይሆን ለሶላት ብቻ ሳይሆን ለአጠቃላይ ይሆናል ማለት ነው እሺ ወደ ወደ ቀጣዩ ይሄኛው ቁርአን ቀጥሎ ያመጣው እንትም ላይ የለም መትም ላይ ከፈለጋቸው አንየው ፊሂ ሪጃሉን እሱ ውስጥ አሉ እዛ ጥሩ መስጊድ ውስጥ አሉ ወንዶች አሉ ወንዶች ሲል ብዙ ጊዜ ሪጃሉ ሲል ቁርአን እዚህ ውስጥ ማን ይገባል ኒሳ ይገባል ለምን እነሱ የወንድ አምሳዮች ናቸው ሲያብራሩ ምንድነው እዚህ ውስጥ አንዳንዱ ላይ ገባ ይመስላችኋል ግን ሪጃል ብሎ ሲጠቅስ ብዙ ቁርአን ላይም የትን ቦታ ሴቶች ይገባሉ ዑለማዎች እንዳሉት ማለት ነው وتدخل فيه النساء لأنهن شقائق الرجال። شقائق ማለት ያው ወንድም ሊመጣ ይችላል ወይ እህት ወይ ደግሞ النظير ወይ مثيل አምሳያ ናቸው አንድ ናቸው ማለት ነው رجال ሲባል በአንድ ቦታ ኡዱ ስታደርጉ ብሎ ወንድ ሲጠቅስ ሴቶችንም ያጠቃላል ማለት ነው فيه رجال እዛ ወንዶች አሉ يحبون ይወዳሉ አየተጠኸሩ ንጹህ መሆንን ይወዳሉ በኢማንም በሰውነትም ማለት ነው ወላሁ ዩሕቡ ልሙተጠሂሪን አላህ ንጹሆችን ይወዳል ይላል ንጹሆችን ይወዳል አላህ ሲል ያው ሁሉንም ያካታል በሰውነትም ይሁን በኢማንም በልባችንም ማለት ነው عن ثابت بن الضحاك ثابت بن الضحاك بزقب حديث رضي الله عنه الله ملكام سراوي ودد لتنا قال آل نذر سلت قبا رجل يهون سوية نذر مالت سلت مالت ماشي نذر مالت من دنو سلت مالت نو ምንድነው ስለት ያው ግዴታ እኛ ሀገር የተለመደው ስለት ሲባል ቤተክርስቲያን የተለመደው አለ እሱ ስለ በአጠቃላይ በአማርኛ ስለት ስንል ግን ወደ እኛም ሃይማኖት ሲገባ ስለት ሲባል ለጌታ ለአላህ ለጌታችን ማለት ነው ለምሳሌ የሆነ ነገር ዱዓ እናደርግ የሆነ ነገር እንዲሳካልን ስንፈልግ በሽታ ሊሆን ይችላል ለምሳሌ ከቤተሰባችን ውስጥ አንዱ ታሞብን ይህን ሰውዬ እኮ ካዳን ካዳንክልኝ የአላህ ሶስት ቀን ጾማለሁ ይላል ይሄ ምን ይባላል ስለት ይባላል እሺ ነገረ ስለትገቡ ስለትገባ رجل የሆነ ሰውዬ ስለትገባ አይን ሐረ ሊያርድ إبلا ግመል ሊያርድ ስለትገባ ببوانة አለ ببوانة ببوانة ማለት ቦታ ነው ቡዋና በሚባለው ቡዋና በሚባለው ቦታ ላይ ግመል ሊያርድ ስለት ገብቶ ነበር የሆነ ሰውዬ የሆነ ሰውዬ ቡዋና በሚባል ቦታ ላይ ግመል ሊያርድ ስለት ገብቶ ነበር ፈሰአለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለምን ጠየቃቸው። እንደዚህ ስለት ገብቼ ነበረና እንዴት ላርግ ብለው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከጠየቃቸው በኋላ ፈቃለ እሳቸው ምን አሉት? ፈቃለ አሉት ሀል ካነ ፊሃ አላት ወይ እዛች እንትኗ ማለት ነው ቀብሯ አፎን ቦታዋ ላይ ሀል ካነ ፊሃ አላት ወይ ወተኑን ጣውት ሚን አውታን ልጃሂልየቲ ይዑበድ ሀልካነ ፊሃ ነበራት ወይ ወተኑን ጣዖት ማለት ነው ሚን አውታኒ ከጣዖታት ውስጥ አልጃሂልያ የጃሂልያ ይዕበድ የሚመለክ ከዚህ በፊት የሚመለክ የጃሂልያ ጣዖት እዛ ቦታ ነበረ ወይ ብለው ጠየቁት አንተ ልታርድበት ስለት ልታርድበት የአሰብክበት በኋላ የሚባለው ቦታ ላይ ድሮ ጃሂልያ የሚመለክ በጃሂልያ የሚመለክ ጣዖት ነበር ወይ አሉት ቃሉ ላ አይ የለም አላቸው ምን አላቸው የለም አላቸው ቃለ ከዛ ቀጥሎ ምን አሉ ፈሃል ካነ ፊሃ ነበራት ወይ አሉት እሺ እንግዲያውስ ፈሃል ካነ ፊሃ ነበራት ወይ ዒዱን ዒድ ነበር ሚን አዕያድህም ከአዕያዳቸው ውስጥ ዒድ ማለት አመት በዓል ማለት ነው ያው ዒድ ሲባል በየአመቱ የሚመጣ ሆኖ ሰዎች ተሰብስበው የሚያከብሩት ማለት ነው ስለዚህ ምን ለማለት ፈልገው ነው እዚህ ድሮ ጃሂልያ እዛች በኋላ የሚባል ቦታ ላይ ጃሂልያዎች ማለት ነው ተሰብስበው እዛች ቦታ የሚያከብሩት በዓል ነበራቸው ወይ አሉት ዒዱን ሚን አዕያድህም ማለት ሚን አዕያድ ልጃሂልያ ለማለት ነው ከአዕያድ ልጃሂልያ ክብረ በዓላት ውስጥ ከክብረ በዓል ወይ አመት በዓል ውስጥ የጃሂልያዎች ተሰብስበው የሚያከብሩት ነበረ ወይ አሉት እዛች ቦታ ላይ ቃሉ አለ ላ አላቸው የለም እንደዛ አይነት የለም አላቸው فقال رسول الله صلى الله عليه وسلم نبياتين صلى الله عليه وسلم من آلتي أوفي بنذرك سلة ملانت أوفي بنذرك سلتهن ملانت سلة يقبعهم فتن مالتن فإنه السكو لا وفاء نقركو لما فإنه نقركو لا وفاء سلة مملات يلم لنذري لسلة سلة مملات يلم في معصية الله الله بما ممت الله بما ممت سلة مقبع ስለትን መሙላት የለም አላህን በማመጽ ላይ ስለት መሙላት የለም ወላ ፊማ ላ የምሊኩ ብን አደም የለም አሁንም ፊማ ላ የምሊኩ ብን አደም እብን አደም በማይመምልከው ላይ ከአቅሙ በላይ በሆነ ነገር ላይ ስለት መሙላት የለም ማለት ነው ስለዚህ እዚህ ጋር የምንረዳው ምንድነው ሰውየው ለነቢያችን ሰለላሁ ዐለይሂ ወሰለም ስለት ገብቶ ነበረ የሆነ ቦታ ላይ መጥቶ ጠየቃቸው ነቢያችን ሰለላሁ ዐለይሂ ወሰለም ብለው ጠየቁት እዛ ቦታ ላይ የሚመለክ አምላክ ነበረ ወይ የጣዖት የጃሂልያ ጣዖት ወይንም ደግሞ የሚያከብሩት በዓል ክብረ በዓል ነበረ ወይ እዛ ቦታ አሉት እሱም የለም ስላላቸው ስለትህን ሙላ አሉት ዞሮ ዞሮ ሰውየው ስለት የገባው ለማን ነው ለአላህ ነው አባቹ ስለት የገባው ለአላህ ነው ግን የሚፈጽምበት ቦታ ያቻለ የጠየቁ ጥያቄ የሚመለክ አምላክ ነበረ ወይ የሚከበር ክብረ በዓል ነበረ ወይ አሉት ስለዚህ የለም የለም ስላላቸው ቀጥታ ከሐዲስ የምንወስደው ምንድነው? መንጢቁ ከሐዲሱ የምንወስደው ምንድነው? ይህንን ነው። የማይመለክበት ቦታ ላይ የማይመለክበት ቦታና ክብረ በዓል የማይሰራበት ቦታ ከሆነ ያው የጃሂልያ ማለት ነው ማረድ ይቻላል። መፍሁሙ ከሐዲሱ ደግሞ የምንረዳው ሌላ ነገር ምንድነው? የሚመለክበት ቦታ ከነበረ ወይ ደግሞ ክብረ በዓል የሚከበርበት ከሆነ ደግሞ አይቻልም ማለት ነው። ስለዚህ ከዚህ ሐዲስ ቀጥታ ከባቡ ጋር የተገናኘ ነው ማለት ነው ያው ከመጣ ላይ ቀር ስለ ስለት ደግሞ ስለት ለአላህ መግባት ይቻላል ስለት መግባት ይቻላል ከአላህ ውጭ ለሌላ ነገር ስለት መግባት ደግሞ ምንድነው ሽርክ ነው ከእስልምና የሚያስወጣ ትልቁ ሽርክ ነው ስለት መግባት ለአላህ ያው ዒባዳ ነው ማለት ነው ግን ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ስለት አለመግባት ይበልጣል ስለዚህ ዝም ብሎ ዱዓ ማድረግ ይበልጣል ማለት ነው ስለት አለመግባት ይበልጣል ዝም ብሎ ዱዓ ማድረግ ይሻላል ማለት ነው ስለት ከገባ ግን አንድ ሰው አንድ ጊዜ መፈጸም መወጣት አለበት ግዴታ ዋጅብ ይሆንበታል ለምሳሌ እንደዚህ ቤተሰብ ታሞበት ይሄ ከተሻለው ሶስት ቀን ጾማለሁ ወይ አስር ቀን ጾማለሁ ብሎ ስለት ከገባ ከተሻለው ያ ቤተሰብ ቤተሰቡ ሶስት ቀን ወይ አስር ቀን መጾም ግዴታ ይሆንበታል ማለት ነው ስለዚህ ስለት ከገባ አንድ ጊዜ መፈጸሙ ምንድነው ግዴታ ነው ግን አለመግባቱ ይሻላል ማለት ነው አጫጭር ባቦች ናቸው <clears throat> ያው በጎን ጥያቄ ካላችሁ እየጻፋችሁ ትሄዳላችሁ ኢንሻአላህ እሺ ይህንን ባብ እንጨምረዋለን እንቀጥል እንቀጥል አይደል እሺ ባቡ 11ኛው ባብ ነው ባቡ ሚነ ሽርኪ ከሽርክ ውስጥ ይመደባል አነድሩ ስለት መግባት አነድሩ ስለት መግባት لغير الله ከአላህ ውጪ ከአላህ ውጭ ላለ ነገር ስለት መግባት ምንድነው ከሽርክ ይመደባል ይላል ባብ ያው በአብ ነው ሚን ሽርኪ ከሽርክ ውስጥ ይመደባል አነግሩ ስለት መግባል ሊላ ከአላህ ውጭ ይሄን ባብ እንደምታዩት መልእክቱን የሚያስተላልፍ ነው መልእክት የሚያስተላልፍ ባብ ነው ርዕሱ ራሱ አይደለም ምን ይላል ሚን ሽርኪ ከሽርክ ውስጥ ነው አነግሩ ሊላ ከአላህ ውጭ ስለት መግባት ምን ማለት ነው ከአላህ ውጭ ለሌላ ነገር ስለት መግባት ሽርክ ነው ይላል ምዕራፉ ራሱ ማለት ነው ወቀውሉ ላህ ተዓላ የአላህ ንግግር ነው አሁንም ወቀውሉ ላህ ተዓላ የአላህ ንግግር ነው ዩፉነ ይሞላሉ ቢነድሪ ስለታቸውን ይሞላሉ ወየኻፉነ ይፈራሉ የውመን ካነ የውመን ቀንን ካነ የሆነ ሸሩሁ መጥፎ ነገሩ ሙስተጢራ አዳራሽ የሆነ ዩፉነ ይሞላሉ ቢነድሪ ስለታቸውን ይሞላሉ ዩፉነ ቢነድሪ ስለታቸውን ይሞላሉ ይሄ የእንትኖች መገለጫ ነው የመልካም ሰዎች የነቢያት ምልክት ነው አሉ ዩፎና ቢነድሪ ስለታቸውን ይሞላሉ ስለት ይገቡ ማለት ነው ወይኻፉነ ይፈራሉ የውመን ቀንን ይፈራሉ ካነ የሆነ ሸሩ መጥፎ ነገሩ ሙስተጢር አዳራሽ የሆነ መጥፎ ነገሩ አዳራሽ የሆነን ቀን ይፈራሉ የመልቂያማን ማለት ነው መጥፎ ነገሩ አዳራሽ ማለት አስከፊው አስፈሪው ነገሩ አዳራሽ ነው ሁሉም ሰው ይደርሰዋል ማለት ሁሉም ሰው ይደነግጣል ሁሉም ሰው ይፈራል አዳራሽ ነው የተባለው ለዛ ነው ወቀውሉ ላህ ተዓላ የአላህ ንግግር ነው አሁንም ወቀውሉ ላህ ተዓላ የአላህ ንግግር ነው ወማ አንፈቅቱም ወጪ እኮ አታወጡም ሚን ነፈቀቲን ከወጪ ማለት ነው ከወጪ ወጪን አታወጡም አው ነዘርቱም ወይ ደግሞ ስለት አትገቡ ሚን ከስለት ከስለት የሆነ ስለት አትገቡ ፈኢነ ላሀ ያዕለሙሁ አላህ ቢያቀው እንጂ አላህ ቢያቀው እንጂ ይላል ስለዚህ ወጪን አታወጡም ወይ ደግሞ ስለትን አትገቡም አላህ ቢያውቀው እንጂ ይላል ስለዚህ ከሁለቱ ቁርአን አያቶች ምንድነው ነው የሚያስረዱን ስለት ያው አምልኮ እንደሆነ ነው የሚያስረዱን ስለት ምን እንደሆነ አምልኮ እንደሆነ ነው አንድ ነገር ደግሞ አምልኮ መሆኑን ማረጋገጥ ከቻላችሁ ከአላህ ውጭ ለሌላ ነገር መስጠት ምን ይሆናል ሽርክ ይሆናል ማለት ነው ሽርክ ይሆናል ኢነላህ ላ አዎ ይሄኛው አያት ሳይሆን ሌላ ነው የሚያስፈልገው ወይስ وفي الصحيح كصحيح حديث ደግሞ ምን ይላል وفي الصحيح كصحيح حديث ደግሞ ያው وفي الصحيح ካለ ወይ ቡኻሪ ነው ወይ ሙስሊም ነው ማለት ነው عن عائشة رضي الله عنها عائشة رضي الله عنها الله መልካም ይውረድለት الله መልካም ስራውን ይውረድላትና እናታችን አይሻ እንደተናገረችው أن رسول الله صلى الله عليه وسلم نبياتشن صلى الله عليه وسلم منالو قال آلو እሳቸው ምናሉ እሷ ሰምታ የነገረችን ነው ማለት ነው መነገረ ስለት የገባ መነገረ ስለት የገባ ያው ባይ አይሻ ከኸዲጃ ቀጥላ ምርጥ ሴት የምትባለው አይሻ ናት እሺ መነገረ ስለት የገባ አዩጢ አላህ መነበረ ያው ይሄ አንዳንዶቹ አይሻ ፋጢማ ብቻ በአጠቃላይ የምትይዙት ግን በጣም ከምርጥ ሴቶች ከሚባሉት እነማን ናቸው ከነቢያችን ዘመን ማለት ነው አይሻ አለች ኸዲጃ እና ፋጢማ ሶስቱ በጣም እንትን ናቸው መነበረ <clears throat> ስለት የገባ አዩጢ አላህ አላህ ሊታዘዝ ስለት የገባ ምናሉ ነቢያችን ስለ ሰለም መነበረ ስለት የገባ መነዘረ ስለት የገባ መነዘረ ስለት ያው በደንብ ሐዲስ የዘገበችው አይሻ ረዲየላሁ ዐንሃ ናት። የኸዲጃ ሐዲስ እኔ አልሰማሁም አላቅም። እኔ እንጃ እኔ በበኩሌ የኸዲጃ የዘገበችው ሐዲስ አላቅም። በጣም የምታወቀው ከሴቶች ሁሉ ፈቂ እሷ ናት። كسيتو تلو أواكي نبرتشو عيشانات بزيا وترتر له سيت ماني بنت ألبا ميلو قن يو أنان دو تخرج جاي لالو فاطمة لالو عيشة لالو قن سوستو بتعمل التوقنا كمان ماشي قال النبي صلى الله عليه وسلم سنة قرونالو من نذر سلات يقبع أن يطيع الله الله اللي تزز سلات يقبع سو فليطيعه يتعززه من نذر سلات يقبع አንዩጢ አላህ አላህ ሊታዘዝ ስለት የገባ ፈልዩጢዕሁ ይታዘዘው ወመን ነዘረ ስለት የገባ ሰው አንያዕሲ አላህ አላህን ሊያምፅ ስለት የገባ ሰው ፈላ ያዕሲህ አያምፀው ይላል ስለዚህ አንደኛ ከዚህ ባምንረዳው ያው ነዘር ስለት መግባት አምልኮ መሆኑን እንረዳለን ነዘር ስለት ስለት ያው ወይ ነገር አምልኮ መሆኑን እንረዳለን ያው አምልኮ ከሆነ ደግሞ ለሌላ ነገር መስጠት ከአላህ ውጭ ላለ ለሌላ ነገር መስጠት ሽርክ ነው ትልቁ ሽርክ ነው አይፈቀድም ማለት ነው ሌላ ደግሞ ስለት የገባ ሰው አላህ ሊታዘዝ ከሆነ ስለት የገባ መታዘዙ ግዴታ ነው ስለት ከገባ መፈጸሙ ግዴታው ነው ማለት ነው ስለት የገባው ደግሞ አላህን ሊያምጽ ከሆነ አያምጸው ማለት ነው። ስለት ገብቻለሁና ይሄ ሐራም ነው ከተባለ በኋላ ላይ ሲነገረው ሐራም መሆኑን ካወቀ መተው አለበት ማለት ነው። ለዚህ ያው ሐዲሶች ብዙ ማስረጃዎች አሉ። መጥፎ ነገር ስለት ከገባ ያው መስራት አይጠበቅበትም ማለት ነው፣ ይተዋል ማለት ነው። አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም እያሉ ያው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እያሉ እንደዚህ የነገርኳቸው ሰሃባዎች እና ሌሎችም ሰሃቦች በአጠቃላይ ሀዲስ ነቢያችን ስለ ሰለም በተለይ ደግሞ እሳቸው ከሞቱ በኋላ ነው ነገር የተጀመረው ማለት ነው ለምን እሳቸው እያሉ እሳቸው ናቸው የሚናገሩት እሳቸው እያሉ እሳቸው ናቸው የሚናገሩት ያው ሰሃቦችም እርስ በርሳቸው ይነጋገራሉ በእርግጥ ከነቢያችን ስለ ላሁ ሰለም ሰምተው ይነጋገራሉ እንዲያውም አልስማማ ሲሉ ወደ ማን ይሄዳሉ ወደ ነቢያችን ስለ ላሁ ሰለም ይሄዳሉ አንድ እንትን ሰምታችሁ ከሆነ እንዲያውም ቁርአን ሲቀሩ አንደኛው ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አስቀሩኝ ብሎ ሲቀራ፣ ሌላኛው ደግሞ በሌላ አይነት አቀራር ሲቀራ ሲስሙም ሁለቱም አንተ ተሳስተሃል፣ አንተ ተሳስተሃል ተብሎ ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄዱ አይደለም። ከዛ በኋላ ነብያ ሰለላሁ ዐለይሂ ወሰለም ተቆጡ። ሁለታችሁም ትክክል ናችሁ ብለው በዚህ በማይሆን ነገር አትጨቃጨው ብለው ነብያ ሰለላሁ ዐለይሂ ወሰለም ተቆጡ። ስለዚህ ያው የዛን ጊዜ የሚነጋገሩ ነበር፣ ግን በደንብ ሐዲስ መዘገብ የተጀመረው ነብያችን ሰለላሁ ዐለይሂ ወሰለም ያው ከሞቱ በኋላ ነው እንዲያውም አቡበከር በጣም በዑመር ዘመን በጣም የሐዲስ ይዘግብ ነበረ መጀመሪያ አካባቢ ዑመር አንዳንዶቹ ለሌላ ነገር ለሹብሃ መጣል ዑመር ኢብኑ ኸጣብ መጀመሪያ ከልክሎት ነበረ ተው ብሎት ነበረ ያው አንደኛ መጀመሪያ የከለከለበት ሐዲስ አትናገር ብሎ ቁርአን በደንብ እየተሰበሰበ ስለነበረ ሰዎች ሐዲስና ቁርአን እንዳይቀላቀልባቸው ፈርቶ ነው ዑመር ኢብኑ ኸጣብ እንጂ ለሌላ አይደለም አንዳንዶቹ አውቀው ለማሳሳት ይህን ንግግር ያመጣሉ ስለዚህ በአጠቃላይ ዑመር በዑመር ዘመን በዑስማን ጊዜ በዓልይም ጊዜ ሐዲስ ሲነገር ነበረ ከዛ በኋላ ታብዕዮች ሐዲሱን ተቀበሉ ከታብዕዮች ራሳቸው ስማቸው የታወቁ ትልልቅ ታብዕዮች አሉ ከዛ በኋላ ይህን በኋላ በደንብ ሐዲስ ላይ ትምህርት ስትገቡ በደንብ ኢንሻአላህ እንትን ይላችኋል ወደፊት አሊሙ ሲያስተምሯችሁ ስለዚህ እንደዚህ እያለ ይሄዳል ማለት ነው ደረጃ በደረጃ ነው። ደረጃ በደረጃ ሐዲስ እየተቀባበለ መጣ። በደንብ መጻፍ የተጀመረው ደግሞ أتباع በ أتباع التابعين ጊዜ ወይ ደግሞ أتباع التابعين ያዩት ማለት ነው። أتباع التابعين ለምሳሌ እነ ኢማሙ ማሊክ፣ ኢማሙ ሻፍዒ፣ እነ ኢማሙ አህመድ እነዚህ መጻፍ ጀመሩ። ሐዲስ ዘግበዋል። ኢማሙ ሻፍዒ ያላቸው፣ ኢማሙ ማሊክም አላቸው። ሙዋጣ የምታውቁት ከሆነ ኢማሙ አህመድም አላቸው። ሙስነድ ኢማሙ አህመድ ከዛ በኋላ እያለ ቀጠለ ማለት ነው። ኢማሙ አህመድ ኢማሙ ማሊክ መጀመሪያ ነበሩ ከዛ የእሳቸው ደረሳ ኢማሙ ሻፊዒ ናቸው ከዛ ደግሞ ኢማሙ ሻፊዒ ደረሳ ኢማሙ አህመድ ከዛ ኢማሙ አህመድ ደረሳ ደግሞ ቡኻሪ አለ የቡኻሪ ደረሳ ሙስሊም አለ ከዛ ትርሚዚም አለ እንደዚህ ያለ ሐዲስ መጽሐፍ የተጀመረው በ أتباع التابعين ጊዜ ነው በደንብ አድርጎ ማለት ነው በወረቀት ላይ መስፈር የጀመረው ዑለማዎች በሐዲስ ያው ጥርጥር የለውም ዑለማዎች ጤነኛ ሐዲስና በሽተኛ ሐዲስ መለያ ጥሩ አድርገው አስቀምጦልናል አልহামዱሊላህ አላህ ሲጠብቅልን ያው ወደ ትምህርቱ ስትገቡ በደንብ ይገለጽላችኋል እንዴት እንደሚታይ እንዴት እንደሚለይ ኢንሻአላህ ማለት ነው እሺ እና ይሄን ይመስላል ምናልባት ይሆናል አዎ በእርግጥ ያው ኸዲጃ ረዲየላሁ ዐንሃ የሞተችው ነቢያችን ሰለላሁ ዐለይሂ ወሰለም አምሳ ዓመታቸው አካባቢ ያሉ ማለት እና አምሳ ዓመት አካባቢ አምሳ ዓመታቸው ያሉ ኸዲጃ ረዲየላሁ አንሃ ሞተች። ብዙ ጊዜ ዛን ጊዜ ሶላት ነው ብዙ ብዙ ትምህርት የለም ፊቂህ አርባ ዓመታቸው እንደሚታወቀው ነቢያችን ሰለላሁ ዐለይሂ ወሰለም አርባ ዓመት ነብይ ሆኖ አይደለ ኢቅራ ወረደላቸው። ከዛ በኋላ አስር ዓመት ድረስ አምስት ዓመታቸው እስከሚሞላ ተውሂድ ብቻ ነበር ሲያስተምሩ የነበሩት ተውሂድ ብቻ ነበር ሲያስተምሩ የነበሩት ሶላትም ዋጅብ አልነበረም በርግጥ ዋጅብ ነው የሚሉ አሉ ግን አምስት ወቅት ሶላትም አልነበረም አምስት ወቅት ሶላት የወረደው 50 አመታቸው ሲሞላ ነው አይደለ ኢስራኤልና ምዕራጅ የመጣው 50 አመታቸው ሲሞላ ነው አጎታቸው ሞቱ 50 አመታቸው ሲሞላ ኸዲጃ ረዲየላሁ ዐንሃ ሞተች ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ኢስራኤልና ምዕራጅ መጣ 50 አመታቸው ላይ 50 አመታቸው ላይ ዋጅብ ሆነ ሶላት 3 አመት መካ ሰገዱ ከ3 አመት በኋላ በ53 አመታቸው ስደት ሄዱ ማለት ነው በአብዛኛው ሐዲስ የተወራው ያው መዲና ከገቡ ነው በአብዛኛው እንትን ትምህርት የሶላት አሰጋገድ ውዱ አደራረግ ብዙ ያለው ማለት ነው በአጠቃላይ ነቢያ ስላ ሰለም ያው አርባ ዓመት በኋላ እስከ ሀምሳ ዓመት ተውሂድ ብቻ ነበር ያስተማሩት አስራ ሶስት የተቀሩትን ደግሞ ቅልቅል ተውሂድና <clears throat> ሌላ ነገር ነው ስለዚህ ተውሂድ ትልቅ ቦታ መስጠት እንዳለብን እንማራለን ከዚህ አንዳንድ ሰዎች ደግሞ በዚህ ዘመን በአብዛኛው ማስተማር ያለብን ብለው ይሄ ዘመናዊነት ለማድረግ እየሞከሩ ይሄ የባሰ እስልምናን ሰው እንዳይገባ የሚያደርግ ይሄ አንዱ ምክንያት ይሄ ነው እሺ ሁልጊዜ የትም ይሁን ምንም ዘመን ይምጣ ምንም አንደኛ የመጀመሪያ ጥሪያችን መሆን ያለበት ለሰው ልጆች የአላህን አንድነት ማስተማር ነው ተውሂዱላህ ነው ስለዚህ ተውሂድን በደንብ ካስተማር የፈለገ አይነት ሰው ይሁን እሱ ነው ዋና ሰዎች <clears throat> በበዛት በብዛት ሆነው ይመጡ ነበር ወደ እስልምና ማለት ነው ይህንን ይመስላል ኢንሻአላህ ቀጣይ <clears throat> እስክንገናኝ ድረስ አላህ ሁላችንም በሰላም ያቆየን አዎ ረመዳን ሐጂ በአብዛኛው ብዙዎቹ የመጡት መዲና ላይ ነው እያንዳንዳቸውን ከፈለጋችሁ ኢንሻአላህ አይቼ ያው አላስታውሰውም ግን አብዛኛዎቻቸው ዱ አደራረግ አዛን ረመዳን ይሄ ሁሉ በአብዛኛው መቼ ነው የመጣው ዒዶች ሁለቱ ዒዶቹ ዒድ አልፈጥር እና ዒድ አልአድሓ ይሄ በአብዛኛዎቹ የመጡት መቼ ነው ነቢያት ስ ስለም መዲና እያሉ ነው ማለት ነው በአብዛኛው وجزاكم الله والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته